السلام عليكم ورحمة الله وبركاته الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله تعالى ደርሳችንን ትምርታችንን እንጀምራለን من كتاب بلوغ المرام من أدلة الأحكام في كتاب البيوع وشروطه وما نهي عنه 680ኛው ሐዲስ ላይ እንገኛለን ሐዲሱ عمرو بن شعيب ቀጥሉ من يقرأ المثل فليتفضل مشكورا او مشكوره بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم وعنه قال نهى رسول الله صلى الله عليه وسلم عن بيع العربان رواه مالك قال بلغني عن عمرو بن شعيب شعيب به طيب وعن عمرو بن شعيب عن أبيه عن جده رضي الله تعالى عنه أنه قال نهى رسول الله صلى الله عليه وسلم عن بيع العرباني رواه مالك قال بلغني عن عمرو بن شعيب به آه، كعمرو بن شعيب وعنهم كالاچو ያው ከኋላ ተጠቀሰው እሱ ስለሆነ ከአምር ማለት ነው ابن شعيب عن ابيه ከአባቱ ከሹዓይብ ማለት ነው عن جده ከአያቱ ይዞ አወራ ስራውን አላህ ወደለትና ምን አለ ነሃ ረሱላህ ሰለላሁ ዐለይሂ ወሰለም የአላህ Subhanahu Wa Ta'ala መልእክተኛ ዑርባን የሚባልን ግብይት ከልክለዋል ዑርባን የሚባል ግብይትን ከልክለዋል بضم العين ثم راء ساكنه عربان ነው የምንለው عربون واربون يلوتال ان يعلق المشتري عقد البيع بان يعطي البائع بعض الثمن ويقول ان اخذته فهذا من الثمن قابدي ማለት ነው قابدي ታውቃላችሁ አይደል ዑርባን ማለት ቃብዲ ማለት ነው የቃብዲ ግብይት ቃብዲ ሲከፍል ገዝቻለሁ ይሄው ይሄን ሳንቲም ካያዝ አንድ ሺህ ብር ሊሆን ይችላል አንድ መቶ ሊሆን ይችላል የሚከፍለው ነገር በግብይት ላይ ከገፋሁኝ ያው ከዋጋው ይታሰብልኛል ይሄ የሰጠው ገንዘብ ካልገፋሁኝ ይሄ ነገር ያው ላንተ ይሆናል የሚል ውል ነው ነው የሚለው بأن يعطي البائع بعض الثمن كفل واغون كفلو ويقول للبائع ገዢው ان اخذت هذا البيع ይሄን ግብይት ካጸደኩና ከወሰድኩት ከዋጋው ይታሰብልኝ وان ا وان لم اخذه فهو للبائع ካልወሰድኩት የሻጩ ነው ያው በዛው ያስቀረዋል ማለት ነው طيب ይሄ ነው ዋናው ነገር በይዑል ዑርባን ማለት ማናቸው رواه ማሊክ ኢማም ማሊክ ዘግበውታል እናም ቃለ በለገኒ አሉ ደርሶኛል ዜና ወሬ ደርሶኛል ከአምር ابن شعيب به بهذا الحديث ማለታቸው ነው قال في التلخيص ابن حجر ግን ተልخيص የሚባክታባቸው ላይ الحديث له طرق ብዙ መንገዶች አሉት ሐዲሱን የተዘገበበት መጨረሻ ላይ ግን በአምር ኢብኑ ሹዓይብ ከአባቱ ከአያቱ በመያዝ የሚቋጩ ናቸው ሰነዶች በአጠቃላይ ኢማሙ ማሊክም አቡ ዳውድም ኢብኑ ማጀህም ዘግበውታል ዘገባው ላይ ግን ስሙ ያልተጠቀሰ ዘጋቢ አለበት አብዱላህ ኢብኑ አሚር አልአስለሚ የሚባል ነው አሉ ወቂለ هو ابن لهيعم ነው ተብሏል ሁለቱም ደካሞች ናቸው ዘገባ ላይ ተብሏል ابن لهيعم ነው ክታብ ተቃጥሎበት ነው ባይጻፈው ጽሁፍ ተቃጠለበት ከዛ በኋላ የሚያወራው ወሬ ተምታታበት ነው ይሄኛውም ضعيف ነው ኢማሙ ዳረቁጥም ዘግበውታል ኢማሙ ኸጢብም ዘግበውታል እነሱም ዘገባ ላይ እንደዚሁ አልሐይሰም ኢብኑ اليمان የተባለ ሰው አለበት እሱም ደካማ ነው ተቀባይነት የለውም ስለዚህ በዛም ተዘገበ በዛም ተዘገበ ሐዲሱ ሰነዶቹ አጠቃላይ ደካሞች ናቸውና ሐዲሱ ውድቅ ሆኗል ማለት ነው طيب ይሄ ሐዲስ ሷሂህ ሆኖ ቢገኝ ምን ያስረዳን ነበረ ካላችሁ ያው ቃብዲ ከፍሎ ከፈለኩት ልወስደው ሊታሰብልኝ ከሂሳቡ ካልፈለኩና ካልወሰድኩት ያው ብሩን የሰጠውን ቃብዲ ትበላለህ ያንተ ነው የሚል ግብይት የተከለከለ መሆኑን ነው የሚያሳየው ስለዚህ ነህ ደግሞ የመጣበት ነገር ወነህዩ يقتدي الفساد ይላሉ ይሄ ነገር አይሆንም ከተ حرام ነው ከተባለ ያ ነገር ግብይቱም አይቻልም ማለት ነው ወይም ይሄ ነገር እንዳሰሩ ከተባለ ነሂ መከልከል ፈሳድን ያመለክታል ማለት ነው ስለዚህ የቃብዲ ግብይት በዚህ አይነት አይጸድቅም ሊሉ ነው አንዳንዶቹ ነሂ መከልከል አንድ ነገር ቡጥላንን አያመለክትም ያው حرام ሰራ ይባላል እንጂ ግብይቱ አይሆንማ አይባልም አሉ ከፊሎቹ ግብይቱ ማስተዘን አስለን አሉ ለምሳሌ ፍች ላይ ሁልጊዜ የሚያስቸገረ መስአላ ምን አለ መሰላችሁ ሶስቱን መፍታት حرام ነው ሶስቱን የፈታ ሰው ኒካሁ ማን ጦላቁ ይወርቃል አይወርቅም حرام ስለሆነ አይወርቅም የሚሉ ዑለሞች አሉ ጭራሹ ደግሞ ሌሎቹ የለም حرام ይሁን እንጂ ወንጀለኛ ያድርገው እንጂ ሰውየውን ፍቹማ ይወርቃል እንደውም ሶስቱም ነው የሚወርቀው አሉ አንዳንዶች ደግሞ በአንድ ቃል ከሆነ አንድ ፍች ይላሉ ለማንኛውም በዚህ ሰዓት መፍታት حرام ነበረ ክልክል ነበረ ስለዚህ ፈቶ ቢገኝ አንድ ሰው ኒካሁ ጅምሁር ዑለማ ይወርቃል ነው የሚሉት ጅምሁር ዑለማ አብዛኛው ዑለማ ይወርቃል ነው የሚሉት አይወርቅም የሚሉት ውስን ዑለማዎች ናቸው ትልልቅ ዑለሞች ቢሆኑም ውስን ናቸው አብዛኞቹ አብዛኞቹ ይወርቃል ነው የሚሉት ስለዚህ ምን ሆነ መከልከል ቡጥላን ያስፈርዳልና ፍቹ አሰን አይወርቅም የሚል ወሰዱ ከፊሎቹ ከክሎቹ ደግሞ መውደቁን ይወርቃል حرام ሰራ ነው የሚባለው እንጂ አሁንም እዚህ ቦታ ላይ የቃብዲ ግብይት አሁን ይሄ አይቻልም የሚል ነው እያሳየን ያለው ሐዲስ ሰሂህ ቢሆን ግብይቱ ከተከለከለ አይቆምም ጭራሹን ግብይቱ ማለትን ያሳያል ቡጥላን ያመለክታል ማስረጃቸው ይሄው አሁን የቀራ ነው ሐዲስ ነው ولان العرب نشترط للبائع بغير عوض እሺ ግብይቱ ባለበት ሰዓት ጥሩ ነበር ግብይቱ በማይጸድቅበት ሰዓት ሻጭ ምን ብሎ ነው ያንብር የሚበላው እቃው እጁ ላይ ነው ተመልሶለታል እሱ ላይ ነው ስለዚህ ያን ገንዘብ ምን ብሎ ሊበላው ነው ያለ ልዋጭ መውሰድ የሰውን ገንዘብ ደግሞ ክልክል ነው ካልመጣሁ ገንዘቡን ልትወስደው ማለት ደግሞ شرط فاسد ነው ስለዚህ ያልታወቀ ምርጫ ይመስላል cash ነው የምገዛው ወይም ዱቤ ነው ብሎ አንዱ ሳይወስን ዘብ ይሄ ሰውየው ክልክል ነው ወይም ደግሞ ከዚህን ቀን እስከዚህን ቀን ይሄን ግብይት ላጸድቀው እችላለሁ ወይም ላላጸድቀው እችላለሁ እንደዚህ እንደ ማለት የሚወሰደው ምርጫም ከተባለ አንድ ቀን ሁለት ቀን 24 ሰዓት ተብሎ ተሰጥቶ ነው አላያል ኢማሙ አህመድ የቃብዲ ግብይት ይበቃል ይላሉ ለዚህም ማስረጃቸው ይኸው አልመሩዩ عن عمر ነው ይላሉ وضعف الحديث المروي في النهي عن بيع العربون واستند الى القياس على صوره متفق على صحتها هي انه لا باس اذا اذا كره المشتري السلعه ان يردها ويرد معها شيئا አንድ ሰው ገበያ ገዝቶ ወሰደ ቀብድ ከፈለ አልመስለዋልና መለስ ያነቃ ሲመልስ አብሮ የሆነ ነገር ቢመልስ እንደሚቻል ሁሉ አሁንም ቃብዲውን ሰጥቶ ሄደ የማይሆን ሆኖ ሲያገኘው ያው ብሩን እዛ ይበላ ብሎ ተወው ይሄም የሚከለክለው ነገር የለም በማለት ኢማሙ አህመድ ችግር የለውም ብለዋል ይላል صحيحን ቀውል ማግኘት አለብን ኢማሙ አህመድ ብቻ ናቸው ይበቃል ያሉት ሌሎቹ ሶስቱ ከመዝሃቦች ማልክያዎችም ሻፊያዎችም ባጢል ነው ይላሉ ይሄ ሐዲስ ያው አለ ብለው ነው ሐነፊያዎችም ፋሲር ነው ይላሉ ግን ባጢል አይደለም ይላሉ የሚያጅብ ነው ፋሲር ነው ባጢል አይደለም ፋሲልና ባጢል ራሱ እነሱ ጋር ይለያል ማለት ነው ابن قدامه والعربون في البيع هو ان يشتري السلعه فيدفعه الى البائع درهما او غيره على انه ان اخذ السلعه حسب به من الثمن وان لم ياخذها فذلك للبائع امام احمد قال لا باس به وفعله عمر رضي الله عنه عمر ይሄን ያህል ስራ ሰርተውታልና ይበቃል የሚል አቋም አላቸው ኢማሙ አህመድ ይላል መዝሐባቸው ላይ ስለዚህ ያን ዕቃ ወስዶ ቃብዲ ከፍሎ ወስዷል ከዛ ሲመልሰው ያም ሻጭም እኮ ዝማከል ላይ ባይወስድበት እቃውን ለሌላ አስማምቶ ይሸጥ ነበረ ቃብዲ ስለከፈለው ግን ማስማማት ሁሉ ያቆማ ሰውየው ኪሳራም ሊያስከትልበት ይችላል ገበያ እየቀነሰ ሊመጣም ይችላል ከዚህ ከዚህ አንፃር ያው ይበቃል የሚሉ ዑለሞችም እንዳሉ የሚያሳየው والله اعلم على يحيى حديث ضعيف ነው መራቁ የተሻለ ነው ለዲኑ ጥንካሬ ያለው ሰው የሰው ቃብድ ከመብላት መመለሱ የተመረጠ ነው ከخلافም ለመውጣት ቀጥሉ وعن ابن عمر رضي الله عنهما قال ابتعت زيتا في السوق فلما استخوت فلما استحوا فلما استحوا اجتبته لقاني رجل فأعطاني به ريحا حسن ربحا حسن فأردت أن أضرب على يد رجل فأخذ رجل من خلفي بزرعي فالتفت فإذا هو زيد بن ثابت فقال لا تبعه حيث ابتعته حتى تأخذه إلى رحمك فإن رسول صلى الله عليه وسلم نهى أن تبعث تدعو حيث تبقى حتى يأخذه حتى يأخذها تجار إلى رحلهم رواه أحمد وأبو داود ولفظه له وصححه حبان والحكيم وعن ابن عمر رضي الله عنهما قال ابتعت زيتا في السوق فلما استوجبته لقيني رجل فأعطاني به ربحا حسنا فأردت أن أضرب على يد الرجل فأخذ الرجل من خلفي بذراعي فالتفت فإذا هو زيد بن ثابت فقال لا تبيع حيث ابتعته حتى تحوزه إلى رحلك فإن رسول الله صلى الله عليه وسلم نهى أن تباع السلع حيث تبتاع حتى يحوزها التجار إلى رحالهم رواه أحمد وأبو داود واللفظ له وصححه ابن حبان والحاكم طيب ይሄ ሐዲስ ደግሞ ምንድነው የሚለን አንድ ሰው አንድ ቦታ ላይ የሆነ ዕቃ ገዝቶ የገዛበት ሱቅ ላይ የገዛበት ቦታ ላይ ትርፍ እንኳን ቢያገኝ መሸጥ የለበትም እቤቱ ወስዶ በቁጥጥሩ ካደረገ በኋላ ወይም ራሱ መጋዘን ካስገባ በኋላ ወይም ከራሱ ሱቅ ከወሰደ በኋላ ነው መሸጥ ያለበት የሚል ነገር ነው وعن ابن عمر ከሳቸው ተዘገበ ነው ረዲየላሁ عنهما قال ابتعت زيتا የሆነ ዘይት ነገር ገዛሁኝ አሉ ዘይት አማርኛውም ዘይት ነው አይደል የምታውቁት አማርኛ ካለ ንገሩ ዘይት ገዛሁኝ في السوق ሱቅ ላይ ገዛሁኝ فلما استوجبته ያው استوجبته ማለት ያንን ግብይቱን እንደተቀበልኩት ዋጅብ እንዲያደረኩት ማለት استحقه وعده واجبا ማለት ነው ቆጥሬ ሊረከም ማለት ነው ብሩን የሰጠኝ ብር ቆጥሬ ወዓደው ከቆጠረው በኋላ ዋጅብ ከዋጅብ ከቆጠረው በኋላ ግብይቱ ካሁን በኋላ ይጸደቀ ማለት ነው እሺ በቃ ገዝቻለሁ ወደሚለው ከገባሁ በኋላ ለቀየኒ ረጁሉን የሆነ ሰው አገኘኝ ለቀኒማ ተገናኘኝ ማለት ነው ወይም አገኘኝ ረጅሉን የሆነ ሰው فاخذ ايش ነው فاعطاني به ربحا ልክ እንደገዛሁት የሆነ ሰው መጣና ሰጠኝ ቢሂ በዛ በግብይት በገዛሁት እቃ ላይ ሪብሃን ሐሰነን ዲያጎስ ያለ ትርፍ ሰጠኝ ማለት ነው ዲያጎስ ያለ ትርፍ ማለት ጥሩ ትርፍ فاردت ان اضرب على يد الرجل ጎበዝ ነጋዴ ብዬ አትራፊ ሆንኩ ብዬ እጁን ልጨብጠው ማለት ግብይ ሲገበያ ያን ሰው ናጨብጠኝ ይባላል ይጨባበጣሉ ፈአረቱ አሰብኩኝ አን አድሪበ ልጨብጥ አላይ ድረጁ የሰውየውን እጅ ልመታ ማለት ነው ወይም እጅ መታ ይላሉ ወይም እጅ ጨብጥ ይላሉ ተጨባበጡ ነው የሚባሉ ሲያሻሽጧቸው ራሱ አሻሻጮች እጄን ልጨብጥ እንዲህ ስዘረጋ ከኋላ የሆነ ሰው መጣና فاخذ رجل የሆነ ሰው ያዘኝ ምን خلفي ከኋላ ቢዚራይ ክንዴን ያዘኝ ወደ ሰውየው እጄን እንዳልዘረጋ ማለት ነው እንዳልጨብጠው ማን ነው ብዬ ፈልተፈቱ ዘወራኩኝ ሳይ فاذا هو زيد ابن ثابت ነው زيد ابن ثابت ታዋቂው ሱሐቢ ነው ቁርአንን ከጻፉት አንዱ ሲሰበሰብ በአቡበከር ጊዜ ዘይድ ابن ثابت ነው የመጀመሪያ ዋና ሐላፊ ተደርጎ ቁርአን እንዲሰበሰብ ግዳጅ የተጣለበት እናሱ فقال አለኝ አለ لا تبيعه አትሽጥ እንጂ እንዴት ትሸጣለህ حيث بتعته ገዛህበት ቦታ ላይ የገዛህበት ቦታ ላይ አትሽጥ حتى تحوزه እስከምሰበስበው ድረስ ወይም እስከምትወስደው ድረስ الى رحلك ወደ አንተ ቤት ማለት ነው ወደ አንተ መጋዘን ወደ አንተ ሱቅ ማለት ነው فان رسول الله صلى الله عليه وسلم يا الله መልእክተኛ ነሃ ከልክለዋል አንቱ ባዕ ሲላዑ እቃዎች ከመሸጥ ሸቀጥ ከመሸጥ ከመሸጥ ከልክለዋል حتى تبتاع حتى يحوزها التجار ተሻሽጠው ያ ሰውዬ ደግሞ ወስዶ ወደ ቤቱ አስገብቶ እስከሚሸጣት እስከሚያስገባት ድረስ መሸጥን ከልክለዋል አለው حتى يحوزها التجار الى رحالهم ከዛም ደግሞ ነጋዴዎቹ ወደ ቤታቸው ወስዱ ዘንድ ወስደህ ነው እንጂ የሚሸጠው ካንተም ደግሞ ሲሸጥ ደግሞ እነዛም ደግሞ ወስደው የሚሸጡት ማለት ነው ከዚህ ውጭ መሸጥ ከልክለዋልና እጅ መጨባበጥ የለብህም መጀመሪያ ከገዛህበት ቦታ አንሰና ውሰር ነው ከዛ በኋላ ሸጥ ነው رواه احمد وابو داود ሁለቱም ዘግበውታል ወለፍዙ ቅንብሩ له يا ابو داود ነው وصححه ابن حبان حديث ابن حبان صحيح بلوتال والحاكم حاكمم واصله في الصحيحين من حديث ابن عمر كعبد الله بن عمر ሲሆን ሐዲሱ ቡኻሪና ሙስሊም ላይም ሐሳቡ አለ እዚህ ሐዲስ ፍሬ ሐሳብ ማለት ነው ስለዚህ ሐዲሱ በጥቅሉ ሷሂህ ነው ብለን ነው የምንወስደው ያው የገዛነው ንቃ ባለፈው ቀርተናል ታሳውሱ ከሆነ የገዛነው ንቃ ከገዛንበት ቦታ ወሰን ሳንረከብ የሚቆጠር ከሆነ በመቁጠር የሚሰፈር ከሆነ በመስፈር የሚመዘን ከሆነ በመመዘን ሳንረከብ መሸጥ እንደማይቻል ተገዛንበት ቦታ መሸጥ አይቻልም ተባለ ለምን ነው የተከለከለው ሆነ ሱቅ ላይ ሄድኩ ጃኬት ገዛሁ ልበል 100 ብር ገዛሁት ከገዛሁ በኋላ ሌላ ገዥ መጣ 150 ሸጥኩት እኔ ምንድነው ችግሩ አይበቃም አሉዛው ቦታ መሸጥ የተከለከለበት ምክንያቱ ሰዎችን ቅር ያባብላል እዛው ፍቶ ላይ ስታተርፍ ካየህ ተሸውጃለሁ ወይናቻ እያወቀ ነው የተጫወተብኝ ገበያ መወደዱ መጨመሩን አውቆ ነው ይሄ ሰው እንዲህ ያደረገ ጉር ሰራይ ብሎ ከዛ በኋላ ላንተ ገበያ አይሸጥም ያ ሰውዬ ወይም ላንቺ አይሸጥም ለምን ያው እንደዛ ጊዜው ሊያታለን የመጣው ነው የሚለው ስለዚህ መቀያየም ስለሚመጣ እስላማችን ደግሞ መቀያየምን ጀርባ መዟዟርን መጣላትን ምቀኝነትን ይከለክላል አንዱ የሚሸጥበት ቦታ ላይ አንዱ መጥቶ አይሸጥ ማለት የኔን ግዛ ማለት የለበትም አንዱ እየገዛ ያለ እሱን ተውና የኔን ግዛ ማለት የለበትም የአዲስ አበባ አንዱ ሻጭ ሁሉ ያው የምታውቁት ነው ናዝህ ናዝህ ነው የሚለው ገና ዘኝ ሲገባ ናዝህ አለል ናዝህ አለል ነው የሚለው ሱብሃንአላህ አይቻልም እዛው እንኳን ገዝቶ እዛው መሸጥ አይቻልም ይያሉ ቢቻል ኑሮ ይሄው በፈቀዱ ነበር ነው ዘይትን መሸጥ ይቻላል ቅባት ነገር በአጠቃላይ ዘይት ይባላል መሸጥ ይቻላል ያው ለምግብም ሆነ ለቅባትም ሆነ ማለት ነው የዘይት ሁክም ይሄ ከተቻለ ሌላውም ይቻል ነበር ይሄ ካልተቻለ ሌላውም አይቻል ማለትም ከዚህ እንረዳለን ልብስም ሆነ ምንም ሆነ ግድ ዘይት ላይ ብቻ አይደለም ይሄን ነገር የምንከለክለው ማለት ነው ያላህ ቀጥሉ وعنه قال قلت يا رسول الله إنني أبيع الإبل بالبقي فأبيع بالدنانير وآخذ الدراهم وأبيع بالدراهم وآخذ الدنانير آخذ هذا من هذه وأعطي هذا من هذا وأعطي هذه من هذا فقال رسول الله صلى الله عليه وسلم لا بأس أن تأخذها بسرع يوم يومها ما لم تتفرقا وبي وبينكما شيء رواه الخمسة وصححه الحاكم وعن ابن عمر رضي الله عنهما قال قلت يا رسول الله إني أبيع الإبل بالبكيع فأبيع بالدنانير وأخذ الدراهم وأبيع بالدراهم وأخذ الدنانير أخذ هذا من هذا وأعطي هذا من فقال رسول الله صلى الله عليه وسلم لا بأس أن تأخذها بسعر يومها ما لم تفترقا وبينكما شيء رواه الخمسه وصححه الحاكم እሺ በደንብ ተከታተሉ ቃል በቃል ነው የምተረጉምላችሁ ከዛ መረዳት አለባችሁ ከቃል በቃል መረዳት ሞክሩ ያልተረዳችሁ ማብራሪያ ሰጣለሁ ከብኑ ዑመር ተዘገበ انه قال عبد الله بن عمر አሉ قلت አልኩኝ ያ رسول الله አንቱ የአላህ መልእክተኛ ሆይ አልኳቸው ኢኒ እኔ አቢዑ አልኢብለ ግመል ሻጭ ነኝ አላቸው ቢልበቂዒ በቂን ታቁታላችሁ የመዲናው የሶሃቦች መቀበሪያ የነበረው በቂ በመባል ይታወቃል ቦታው በዛ አካባቢ ማለት ነው በቂ አካባቢ እና ስሸጥ ምንድነው የሚሸጠው ፍየል አይደል ግመል ነው የሚሸጠው ቦታው የት ነው በቂዕ ነው አሻሻጡ በምን መልኩ ነው ፈአቢዑ ቢደናኒሪ በዲናር ነው የሚስማማው ስንት ዲናር 100 ዲናር ምናምን እየተባለ طيب واخذ الدراهم አለ ስቀበል የምቀበለው ግን ድርሃም ነው አለ ለምሳሌ በሪያል ነው የሚሸጠው ሰውየው አሁን በሚገባቸው የሳውዲዎች በሪያል ተስማሙ አንድ ሺህ ሪያል ኋላ ግን ዶላር ከፈለው አውሮፓዎች መጣቸውና ያለኝ እኔ ዶላር ነው ካልከ አልከ ወይም አልሽው አሁን ሰው እያለ ያለው ማስማማው በዲናር ነው የምቀበለው ግን ድርሃም ነው ይያለ ነው ዲናርና ድርሃሙ ይለያያሉ ልክ እንደሆነ ሪያልና ዶላር ወሰዱት ወአቢዑ ቢድራሂም ደግሞ አንዳንዴ በተቃራኒው በድራሂም እሸጥና የምቀበለው ዋጋውን ግን በዲናር ነው አخذ هذا من هذا ይሄንን ከሱ ቀበላለሁ ወጥ هذا من هذا ይመልሽ ደግሞ ከዛ ተቀብዬ እዛው ሰጠዋለሁ ምን ዛሬ ማለት ነው እና ይሄ ነገር እንዴት ይታያል فقال رسول الله صلى الله عليه وسلم يا الله ملكتኛ አሉ ላ በእሰ ችግር የለውም አንተ خذها መቀበልህ بسعر يومها በለት ዋጋ በምትቀበልበት ቀን ዋጋ ከሆነ ችግር የለውም ባይሆን ማለም ተፍተሪቃ ባልተለያያችሁ ጊዜ ነው ሻጭና ገዥ ለዋጭና ተለዋጭ በይነኩማ በመካከላችሁ ሸይኡን የሆነ ቅሪት ነገር ያልጨረሳችሁ ነገር እያለ እማትለያዩ ከሆነ መቀባበል ያለባቸው ምንዛሬ ይዞ ይመጣና እንካ ዶላሩን አሁን ያለ ሪያል ስጠኝ ይለዋል ለጊዜ ይሄን ያክል ያለኝ አይሞላልኝም ይለዋል እሱን አምጣው ችግር የለም ይሄን ይልና ሄደ ሚስኪን ኋላ ደግሞ ያየው ሊከፍል ማን ይሄ አይቻልም ምንዛሬ ከሆነ ምንዛሬ ነው ብድር ከሆነ ብድር ነው ስለዚህ ወይ ተበድሮ መሄድ ነው ወይ መንዝሮ cash በ cash ተቀባብሎ መሄድ ነው እዛው እዛው እስካላችሁ ድረሳ በዲናር አስማምተህ ዲርሃም መቀበልህ በዲርሃም አስማምተህ ዲናር መቀበልህ ችግር የለውም ያን የተቀበልከው ደግሞ አንተ የምትፈልገው ሪያል ከሆነ ለምሳሌ የሰጠህ ዲናር ከሆነ እዛው ትቀይረዋለህ ችግር የለው ስትቀይረው ግን የቀረ ገንዘብ መኖር የለበትም ነው cash በ cash ሆነ ባጭሩ صرف ላይ ምንዛሬ ላይ cash በ cash ግድ ነው አሁንም ይቼ ጥቁር ገበያ የሚባለው ሐዋላ የሚያስቸግረን እዚህ ጋር ነው ምንዛሬ ነው ግብይቱ ሲታይ ሪያል ይሰጡታል እሱ ብር ነው የሚሰጣቸው የኢትዮጵያ ብር ይሄ ምንዛሬ ነው የሚባለው ሐዋላ አይደለም የሚባለው ስያይሙ ሐዋላ ልታ እንጂ ምንዛሬ ነው የሚባለው ሐዋላ ማለት እኔ የሆነ ሰው ላይ ብር አለኝ የሌላ ሰው ብር ደግሞ እኔ ጋር አለብኝ የተበደርኩ ሰው የመጣና ብርን ስጠኝ አለኝ ከከለ ሄድና ተቀበል እኔ ብር ስላለበት ከከለ ተቀበል ይሄ ነው ሐዋላ ማለት حولته الى شخص اخر ወደ ሌላ ሰው ቀየርኩት ወደዛ ሄዶ እንዲቀበል ማለት ነው ማንኛውም ሰው ከሌላ ሄደ ተቀበል ሲባል እሺ በመሄድ ያለበት ያ ሰውዬ ግን እምቢ የሚለው ከሆነ ያው ሰውየው አዞኝ የመጣው ብሎ መናገር አለበት ይሄን ያህል ብር አለብህና ስጠው ተብለሃል ነው ቼክ አረጋለሁ ካለ ሄደ ወደ ራሱ ጉዳይ ወይም ደግሞ የሚሐውለው ሰውዬ ቀርቦ ሊነግረው ይችላል ይሄ ነው ሐዋላ ማለት ምንዛሬ ግን ዶላር ሰጥቶ ብር መቀበል ነው ሪያል ሰጥቶ ብር መቀበል ነው ዲናር ሰጥቶ ብር መቀበል ለምሳሌ የተለያዩ ብሮችን መቀያየር ማለት ነው ይሄ ምንዛሬ ነው የሚባለው ምንዛሬ ላይ ሶርፍ ነው በአረበኛ የሚባለው ጥንቃቄ አድርጋችሁ እዳችሁን ጨርሳችሁ ተቀባበል ነው በጥቁር ገበያ የምትጠቀሙ ሰዎች ልክ እዛ ባንክ አስገብቶ እናንተ የሚሰጣችሁ ምንዛሬውን ብር እንግዲህ አሁን ላይ ኤሌክትሮኒ ማሻአላህ እዚህ ሆኖ ማሰራት የሚቻልበት አጋጣሚ አለ ወደ ባንኮች መቀየር ያንን ቀይሮ ጥቅሙን ዘው አስቀርቶ ደረሰ ሲሰጣችሁ እናንተ ደግሞ ዶላሩ ወይም ሪያሉን ስጡት እንጂ ይሄን ሪያል ወደ ሀገር ላክልኝ ብላችሁ ትሰጣላችሁ ያው መንዘ ዋጋ ደግሞ ተከራከራችሁ ነው ምንዛሬ መሆኑ የሚያሳየው ዋጋ መከራከራችሁ ነው ያለው ባለው ዋጋ መንዝር ወደ ላክልኝ እኮ አይደለም አንተው መንዝሬ ነው አንተው ስተቀይረኝ ነው ይሄ ከሆነ cash በ cash ይሆን ይሄም ሐዲስ አሁን መሰየን እሱን ነው እሺ የበለጠ ግልጽ እንዲሆንላችሁ ዛሬ 10 ሺህ ሪያል ለሆነ ሰው አበደርኩኝ ያ ሰው በስድስት ጦር ሊሆን ይችላል በሚመልሰው ሲመልስ መመለስ ያለበት ዲና ሪያል ነው ወይስ ኢትዮጵያ ብር መመለስ የሚችለው ዋጋው እንደምታውቁ ከፍ ዝቅ ይላል ያንኑ የሰጠሁት ሪያል ነው መስጠት መመለስ ያለበት የሰጠሁት ሪያል ከሆነ ሪያል ነው ዶላር ከሆነ ዶላር ነው መመለስ ያለበት ብር ከሆነ የሰጠው ብር ነው መመለስ ያለበት ጨመረም ቀነሰ መጨቃጨቅ የለም ምናልባት ሰውየው ሳውዲ ያለ ሪያል አያጣመሽም ኢትዮጵያ ሲገባ ግን ሪያል አይኖረውም የሰውዳ ካለበት የሚከፍለው ያው ቤቱን ሸጠ ምንም አለም ትርፍ ብር ማገኘ ያው ብር ነው የሚከፍለው طيب እኔ ሪያል የለኝም ስለዚህ ብር ነው መሰጠህ አለ እሺ ስለዚህ ችግር የለውም ባይሆን በዛሬው ዋጋ አሁን ባለው እሺ ሪያሉ አሁን በሚመነዘርበት ማለት ነው በሚሰጥበት ሰዓት የዛሬ 10 አመት አንድ ሪያል ሁለት ብር ነበር ዛሬ ላይ ግን 10 ብር ገብቷል ስለዚህ በድሮ ምንዛሬ ከተባለ ከሳሪ ነው አበዳሪው አሁን ባለው ከሰጠው ግን ቀንሰም ጨመረም ባለው የሰጠው ችግር የለም ሪያሉን ሰጠው ብሩን ሰጠው ያው ነው ብሩን ወደ ሪያል ስንመልሰው የሚያው ነው ሪያል ወደ ብር ስንመልሰው የሚያው ነው ኪሳራ ያስከትልበትም ማለት ነውና ብዙ ሰዎች ይጨቃጨቃሉ በተለይ አላህ የማይፈሩ ሰዎች የገበያውን ቀይሮ መስጠት የሚፈልጉ ሰዎች አሉ ቀይሮ እሱ ችግር የለም ግን ባለው ዋጋ ነው رواه الخمسه وصححه الحاكم ያው በቂን ታውቁታላችሁ ሱቁል መዲና በቂ አካባቢ ነበር ያለው ከዛ በኋላ ገበያው ቦታ መቀበል ያደረጉትና ቀስ በቀስ ያው ወደ መቃብር ተቀይሮ ገበያው ቀረ ይላሉ ሐዲሱ የሚያሳየው ምንድነው ብርና ወርቅ ምንቀያየር ከሆነ cash በ cash መሆን አለበት መባለጡ ይቻላል طيب አንድ አይነት ዕቃ ከሆነሳ ወርቅ ለወርቅ ከሆነ ማባለጡ አይቻልም ማባለቱም አይቻልም እጅበጅ እንዲሁም እኩል በኩል መሆን ያለበት ወርቅና ወርቅ ቢሆን የኢትዮጵያ ወርቅ የውጭ ወርቅ ምን ነገር አለ ስንዴና ስንዴ አንድ አይነት መሆን ያለበት እኩል መሆን ያለበት መቀባበል አለባቸው ምናልባት እኔ የውጭ ወርቅ የምፈልገው አለ ያኛው ደግሞ የሀገር ውስጥ ፈልጋለሁ አለ ሊቀያየሩ ነው ስለዚህ ማበላለጥ አይቻልም ብለናል ምን ያድርገው በቃ የሰደውን ይሽጥና ብሩን ይቀበል በብሩ ላይ ጨምሮ ደግሞ ወርቅ ይግዛ እንጂ ወይም ትግዛ እንጂ አባልቶ ያንተ ውጪ ስለሆነ 10 ግራም 20 ግራም ንቀይራ አይባልም አይቻልም ጤፍ ጤፍ ነው ጥቁር ሆነ ነጭ ሆነ ቀይ ሆነ የውጭ ጤፍ የውስጥ ጤፍ ወይም ከሌላ ሀገር ጤፍ ማም ተብሎ ሁለት ኩንታልና አንድ ኩንታል መቀየር አይቻልም እኩል ነው በሚዛን ከሆነ መቶ በመቶ በግራም ከሆነ እንደዛው በስፍርም ከሆነ በስፍር ምንዛሬ ላይም ማባረጡ ቢቻልም ነገር ግን እጅ በእጅ መሆን አለበት ነው የሚለው በዚህ ዙሪያ ላይ ብዙ የባንክ ጉዳዮች ይነሳሉ አላያል ቅር ወደፊት وعنه قال نهى رسول الله صلى الله عليه وسلم عن النجش متفق عليه وعن ابن عمر رضي الله عنهما قال نهى رسول الله صلى الله عليه وسلم عن النجش عن النجش كنجش كالكلوان አብዱላህ ኢብኑ ዑመር በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ነሃ ከልክለዋል አን ነጅሺ ማስቦጨቅ ይሉታል ወይም ማስበላት ገበያ ለገዛ ሄጄ የሆነ ሰው መጥቶ አስበላኝ እኮ ይላል ምን ማለት ነው ዋጋ አስጨመረብኝ ማለት ነው እኔ ለገዛ እንደቀረብኩኝ በዛም በዝም ገዦች መጥተው እንፈልገዋለን ካሉ አጥብቅ በላይ የሚለው ሻጭ ከዋጋው ጫን ነው የሚለው ይቀንስላቸው የነበረውን ያጠብቃል ነው ነሃ ረሱልላህ ያአላህ መልእክተኛ ከልክለዋል አን ነጅሺ ከማስበላት ወይም ዋጋ ከማስጨመር ሆነ ሰው ላይ አንድ እንትን ሁለት ጓደኛሞች ይኖራሉ ሸቀጡን ይዞ ይቆማል አንዱ ገዢ ይመጣል ገዢው ሲመጣ ስንት ነው ይላል ይሄን ያክል ነው ይላል መቶ ብር ይላል ለምሳሌ አስተያየት ይለዋል ቀንስልኝ ይለዋል አይ ከዚህ በታች አልሸጥም ይላል ከዚያ ጓደኛው አለ አይደል ብቅ ይመጣና ስንት አልከው ይላል 100 ብር እኔ ከዚህ በላይ ገዛሃለሁ 120 ሽጥልኝ ለኔ ገዛሃል ይላል አሁን ይሄ ገዥ ምንድን ነው የሚያደርገው ግዛው ብሎ ጥሎ ነው የሚሄደው ወይስ ከጀራ እንዴት ይነጥቀኛል ይጨምራል ዋጋ ጨምሮ ነው የሚገዛው ብልጥ ከሆነ ለምን ዋጋው ቢጨምር ነው የሚለው የሰው የፈለገው ዋጋው ቢጨምር ነው የሚለው ግን ያኛው ሰውዬ ሊገዛ ፈልጎ አይደለም እኮ የጓደኛውን ገበያ ለማድራት ነው ለማመቻቸት ነው ይሄ አይቻልም ነው ሊገዛውም ይሁን ላይገዛም ይሁን ሰው ላይ ተጨምሮ ገበያ ማስበላት ነብዩ አለይሂ ሰላቱ ወሰላም ከልክለዋል <clears throat> કાતરું وعن وعن ابن وعن جابر بن عبد الله رضي الله عنهما قال أن النبي صلى الله عليه وسلم نهى عن نهى عن المحاقلة والمزابنة والمخابرة وعن الدنيا إلا أن تعلم رواه الخمسة إلا إذ ماجه وصححه الترمذي وعن جابر رضي الله تعالى عنه أن النبي صلى الله عليه وسلم نهى عن المحاكلة والمزابنة والمخابرة وعن الثنيا إلا أن تعلم رواه الخمسة إلا ابن ماجه وصححه الترمذي طيب كجابر بن عبد الله تزجب ስራውን አላህ ይወደድለት ምን አለ አነ ነብይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነሃ ከልክለዋል አኒል ሙሐቀለቲ ሙሐቀላ ከሚባል ግብይት ምን ማለት ነው የተወቃውን እህል ስንዴም ይሁን ገብስም ይሁን ተወቅቶ በእጅ በኩንታል የገባውን እህል እርሻው ላይ ባለው ስንዴ ወይም ገብስ መቀየር መሸጥ ማለት ነው ምን ትልታላችሁ በአማርኛ የተወቃውን እህል ባልተወቀውን እንበለው ወይም ማሳው ላይ ገና ያለውን እህል ተወቅቶ በጎተራ ወይም በኩንታል ወይም ያው በሆነ እቃ የገባውን በመጋዘን ውስጥ የገባውን እህል መቀየር መለወጥ ሙሐቀላ ይባላል المحاقله ماخوذه من الحقل وهو الزرع محاقله ማለት ان يبيع الحب المشتد في سنبله بس ለህሉ ግን ገና ቁርቡ ላይ ነው ለውዝም ሆነ ቁርቡ ውስጥ ነው ቢበስልም ማለት ነው ጤፍም ከሆነ እንደዛው የበሰለ ነው ቢሐቢን ሚን ጂንሲሂ ከራሱ በሆነ ጎሳ ልቀይርሃለሁ አለው የት ባለው ውጭ ባለው በተወቀው ማለት ነው ይሄ ሙሐቀላ ይባላል طيب ቀጥሎ ደግሞ ወልሙዛበነቲ ሙዛበና ሙዛበና ማለት ሽራኡ ሩጦቢ في رؤوس النخل بالتمر ተምር ተምር የምንለው ተለቅሞ የደረቀው ነው ተምር የሚባለው እርጥቡም ሳይሆን ደረቁ ደረቅ ማለት ገብታችኋል ከእሸትነት የወጣ ማለታችን ነው እርጥበት ሊኖረው ይችላል ተምርም ሆኖ ግን እርጥበቱ ይለያያል ያምና ተምር አሁን እርጥብ ቢኖረው ደረቅ ነው የሚባለው ግን ገና እሸቱ ያልደረገው ሩጦብ ይባላል ሁለቱም ተምር ነው ስለዚህ ሩጦቡን በደረቁ ተምር መለወጥ ማለት ነው ይሄንንም ከልክለዋል ነው ቀጥሎ ወልሙኻበረቲ ሙኻበራ ለዛባ ወይም ደግሞ የተስተካከለች መረት ኸባር ትባላለች ይላል ለማንኛውም ሙዛራአ ማለት ነው ሙዛራአ ምን ማለት ነው አንድ ሰው መሬት አለው መሬቱን ላራሽ ይባላል ላራሽ ሰጠው መሬትን ይባላል ምን ማለት ነው ለፍቶ ደግሞ አርሶ አብቅሎ አርሞ አጭዶ ወቅቶ ለሚያመጣ የጋራ ማለት ነው ሙዛራአ የኩል የምንለው የርቦ ምንለው የሲሶ የሚባል እንደ ውላቸው ይለያያል ሙዛራአ ይባላል ወይም በሌላ አባባል ሙኻበራ ይባላል የመሬቱ ባለቤት መሬቱን ለሚዘራ ለሚያርሰው ይሰጣል ያኛው ሰውዬ ያርሳታል ያርማል ያጭዳል ይወቃል ከዛ በኋላ ያለው ነገር ይካፈላሉ ማለት ነው ይሄንም ከልክለዋል አለ እንዴት ይከለክላሉ ይሄ ደግሞ እንደሚበቃ የሚያመለክ ደግሞ ሌላ ቦታ አለ በጃሂልያ ያደጉ የነበረው ለምሳሌ መስኖ ታቃላችሁ መስኖ በውሃ ወይ ያደረጉ መሬቱን ውሃ ያጠጡ የሚያርሱ ሰዎች አሉ ሲያርሱ በወንዙ ዳርዳር በቦዩ ዳርዳር ያለው በጣም ይመቸውና ያፈራል ራቅ ብሎ ውሃ ብዙም አይደርሰው በደንብ አያፈራም ባለ መሬት ይሰጠውና በዚህ በቦው አካባቢ ያለውን ለኔ ልሰጠኝ ይላል እዛ ላይ በቅሎ የሚያፈራውን ወደዛ ያለውን ደግሞ አንተ ልትወስድ ይለዋል ምስኪን መሬት የሌለው አማራጭ የለውም እዛው ላይ ለፍቼ ባገኘው ማጣው እሞክረዋለሁ ይላል ይሄ አይነት ግብይት ነበረ ይሄንን ነው የከለከሉት ነብዩ አለይሂ ሰላቱ ወሰለም ያ ይቻልም ማለት ከአጠቃላይ መሬቱ የወጣው እንዲካፈሉ ከሆነ ወጣው ማለትም ሊካፈሉ ከሆነ ሰየው አለዛ አንተ በዝበኩል የበዝበኩል ብሎ አልፍቶት ከርሞ የባለመሬቱ መሬቱ የራሱ ነው አልደከመም ገቢ ሊያገኝ ነው ያኛው ለፍቶ ደክሞ ገቢ ሊያጣ ነው እንደዛ አይቻልም እና ይሄን የከለከሉት ነው ሙሐቀላ ሙዛበና ሙኻበራ እንደጋ ሙላመሳ ምንም አሳልፈናል ሩጦ መጥቶ ይሄን ዕቃ ከነካው በቃ ገዛው ይባላል ሙናበዳ ጠጠር በመወረር ያየነው ነው እነዚህ ሁሉ ክልክል ናቸው ሙሐቀላ ሙዛበና ሙኻበራ ሙላመሳ ሙናበዛ አምስቱ አይነት ግብይት የተከለከሉ ናቸው ነው ቀጥሎ ምንድነው ያሉት ወአኒ ሱንያ ይሄ ሲቀር ሲጨልሃለሁ ግማሹ ሲቀር ሲጨልሃለሁ አለ ለምሳሌ ግማሹ ሲቀር ወይም የተወሰነው ሲገሽ ሽጨልሃለሁ አለው የፍየል መንጋ አለ እንበል ለምሳሌ የፍየሎችን መንጋ ከዚህ ወደዚህ ያለው ሽጨልሃለሁ ወደዚህ ያለውን አልሸጥኩልህም አለው አይቻልም ለምን ምን ያህሉ ወደዛ እንደሚሄድ ምን ያክል ወደዚህ እንደሚቀሩ አይታወቅም ሱንያ ማለት እንዲህ ያለው ሲቀር የተወሰነው ሲቀር ማለት ነው ኢላ አንቱ ዑለማ አለ 10 ፍሬ ሲቀር ሁለት ፍሬ ሲቀር ከሆነ ሰየው ያውም እንሰሳም ከሆኑ ይለያያል ዋጋ ውድም ይሆን አለ ርካሽም ይሆን አለ ጨቅላና ትልቅ ፍየል እኩል አይሸጥም ወጣትና ሙክት እኩል አይሸጥም ስለዚህ የማይሸጡትም እነዚህ እነዚህ ሲቀሩ ከዚህ ጫሉ ሽጨልሃለሁ ባህር ዛፍ ምን እንበለው ለቆቆሮ ምን በለው የሚሸጥለትን ለብቻ የሚገዛውን አይሸጥለትን ለብቻ ለይቶ ካልሆነ በቀር ይሄ ሲቀር የሚባል ነገር አይቻለም አለስቲስና ሲስና ማድረግ አይፈቀድም ያ ነገር ቢታወቅ እንጂ ግማሽን ሸጣ ግማሽን ተዋለሁ እንደዛ ይባላል ምን ያክሉን መታወቅ አለበት ተሻጩ መታወቅ አለበት ቀሩ መታወቅ አለበት ማለት ነው ቤቱከ هذه الاغنام እኒን ፍየሎች ይጨልሃለሁ እቺ ቀዩዋ ቄቧ ይሄኛው ወጣጤው ሲቀር ከሆነ ይቻላል ያልታወቀን ነገር ሲቀር ሽጨልሃለሁ ታወቀ ግን ይሄ ሲቀር ሽጨልሃለሁ ማለት ይቻላል ነው ተመሳሳይ ሐዲሶች ናቸው ሰዓታችን እያለቀ ነው خلاص ለማንኛውም ዝሁናቁም هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمه الله وبركاته